ይህ የዲሞክራሲያዊ ለውጥ በኢትዮጵያ የድጋፍ ሰጪ ድርጅት በኖርዌይ የሬዲዮ ስርጭት ነው። ድርጅታችን ሀገር ወዳድ በሆኑ ኖርዌይ ውስጥ በሚኖሩ ኢትዮጵያውያን የተቋቋመ ሲሆን በሀገርና በውጭ ውስጥ ላሉ እውነተኛ ዲሞክራሲያዊ ለውጥን፣ ሰላምና መረጋጋትን ያመጣሉ ብሎ የሚያምንባቸውን ተቋሞች የሚደግፍና ጠንካራ አጋር ሆኖ የሚሰራ ድርጅት ነው። የሬዲዮ ስርጭታችን አሁን ጀመረ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዝግጅታችን ታዳሚዎች እንደምናረፈዳችሁ። እነሆ የዛሬ ግንቦት አንድ ዝግጅታችንን ይዘንላችሁ ቀርበናል። ዝግጅቶቹን በማቀናበርና በማስተዋወቅ አብራችሁም ቆየው እኔ ሳሌ አብርሃም ሲሆን የዛሬ ዝግጅታችን የሳምንቱን ዜና በማስቀደም የሚቀርብ ሲሆን ወቅታዊ ዝግጅቶችንም በቀጣይነት ይዘንላችሁ ቀርበናል። በቅርብ ወራት በዓለም ዙሪያ ተበትኖ የሚኖረው ወገኖቻችን ላይ የሚደርሰው እንግልትና ስቃይ ቸል ልንለው የማይገባ ቢሆንም መንስኤ የሆነውን የወያኔ ስርዓት አምረን እንድንታገል ጥሪ እያደረግን የሳምንቱን ዜና አዘጋጅቶ ወደሚያቀርብልን አሰግድ ታመነ እመራችኋለሁ። መልካም ጊዜ ሰላም ጠና ይስጥልኝ አድማጮቻችን፣ እንደምንሰነብታችሁ ይህ በየሳምንቱ ዘወትር ቅዳሜ በዲሞክራሲ ለውጥ በኢትዮጵያ ድጋፍ ሰጪ ድርጅት ራዲዮ ጣቢያ የሚቀርብላችሁ የሳምንቱ አበይ ዜናዎች ክፍለ ጊዜ ነው። አሰግር ታመነ ዜናውን አቀርብላችኋለሁ። በቅድሚያም አርዕስተ ዜና። ኦህዴድ ኢህአዴግ ዜጎችን በማሰርና በመደብደብ መጠመዱ ተነገረ። የወያኔ ዋድ ካድሬዎች እርስ በርሳቸውን እንደማይተማመኑ ተገለጸ። በኡመር አካባቢ ህወሓት እስካሁን ከአንድ መቶ በላይ ኢትዮጵያውያንን መግደሉ ተሰማ። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ዌንዲ ሸርማን አዲስ አበባ የተናገሩትን አስተባበሉ የሚለውና ወያኔ ከአቶ አንዳርጋቸው ጽጌ የረባ መረጃ ለማግኘት ባለመቻሉ የስነ ልቦና ጫና በማሳረፍና ሕክምና በመከልከል ለመጉዳት ማሰቡን ምንጮች ገለጹ የሚሉ ናቸው። ዜና በዝርዝር ባሳለፍነው ሳምንት ኦህዴድ ኢህአዴግ ዜጎችን በማሰርና በመደብደብ መጠመዱ ተነግሯል። የኦሮሞ ህዝብ እያካሄደ ባለው ተቃውሞ ስጋት ውስጥ የገቡት የኦህዴድ ኢህአዴግ ቡድኖች በደህንነት አባሎቻቸው አማካኝነት ህብረተሰቡን እያጨናነቁት እንደሚገኙ ምንጮቻችን ገልጸዋል። በደረሰን መረጃ መሰረት በኦሮሚያ ክልል በወለጋ አካባቢ የሚኖረው ህብረተሰብ በኦህዴድ ኢህአዴግ ላይ በተደጋጋሚ ተቃውሞ እያስነሳ የሚገኝ ሲሆን በዚህ ስጋት ውስጥ የገቡት የክልሉ ባለስልጣኖችም በርካታ ቁጥር ያለው የደህንነት አባላት በቦታው በማሰማራት ህብረተሰቡ ከቦታ ቦታ ተንቀሳቅሶ ዕለታዊ ስራውን እንዳይሰራ በጥያቄ እያንገላቱትና እየገረፉት ቢሆንም የአካባቢው አስተዳዳሪዎች ሳይቀሩ ከጭቁኑ ማህበረሰብ ጎን በመወገን በስርዓቱ እየተካሄደ ያለውን እኩይ ተግባር በመቃወም ላይ እንደሚገኙ ምንጮቻችን አስረድተዋል። በተመሳሳይ በአዲስ አበባ ከተማ ሚያዝያ 14 2007 ዓ ም የተካሄደውን ህዝባዊ ተቃውሞ ተከትሎ በርካታ የፌዴራል ፖሊስ በከተማው በማሰማራት ምንም የወንጀል ያልሰሩ ንጹሐን ወገኖቻችን ቀስቃሽ እየተባሉ በሌሊት እየታፈኑ በመወሰድ ላይ እንደሚገኙና ይህም መጪው ግንቦት ወር 16 27 ዓ ም በሚካሄደው አስመሳይ ምርጫ ህብረተሰቡ በንቃት እንዳይቃወም አስቀድሞ እየተካሄደ ያለ የስርዓቱ ፋሽስታዊ ተግባር መሆኑን ከምንጮቻችን ያገኘነው መረጃ አክሎ ያስረዳል። የወያኔ ህወሓት ካድሬዎች እርስ በርሳቸው እንደማይተማመኑ ተገለጸ። በተለይ የትግራይ ክልል ከተሞች የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትህዴንን ዓላማ የያዘ pamphlet በመበተን የተነሳ የህወሓት ኢህአዴግ ካድሬዎች እርስ በርሳቸው እንዲጠራጠሩ እንዳደረጋቸው ተገለጸ። በዚህ ሳምንት በሽሬ እንዳስላሴ ከተማ፣ አክሱም፣ አዲግራት፣ ተንቤንና መቀሌ የትህዴን ዓላማ የሚገልጹና የኢትዮጵያ ሕዝብ በገዢው የኢህአዴግ ስርዓት ላይ ተቃውሞ እንደሚያነሳ የሚቀሰቅሱ pamphlet ኦች በተደጋጋሚ እንደተበተኑ የሚታወቅ ሲሆን በዚህ ድርጊት ስጋት ላይ የወደቁት የህወሓት ኢህአዴግ የበላይ አመራሮች ውስጣቸውን ለመፈተሽ በውቅሮ ክልታውላሎ ወረዳ የወረዳው አስተዳዳሪዎችና የህወሓት ካድሬዎች ስብሰባ ላይ ጠምደዋቸው እንደሰነበቱ ለማወቅ ተችሏል። የስብሰባው አጀንዳም ጠላት በውስጣችን እንደ ፍላጎታቸው ገብተው እየወጡ ሳለ ለምንድን ነው የማንከታተላቸው? ለመሆኑ የድርጅቱ ካድሬና ህዝቡ ከህወሓት ጎን አለ ወይ የሚሉና ሌሎች አጀንዳዎች እንደነበሩ ከስብሰባው ተሳታፊዎች የደረሰን መረጃ ያስታውቃል። ይህ ፈንዲ እንዳለ በስብሰባ የተገኙ ተሰብሳቢዎች በበኩላቸው ህዝቡ ከጎናችን አይደለም፣ በውስጣችንም ትዕዴን የሚያግዙና pamphlet በመበተን የሚያግዙ አስተዳዳሪዎች አይታጡም በማለት እንደገለጹና በዚህ መሰረትም በውስጣቸው ትርምስና ስጋት እንደተፈጠረ መረጃው ጨምሮ ያስረዳል። በኡምራ አካባቢ ህወሓት እስካሁን ከአንድ መቶ በላይ ኢትዮጵያውያንን መግደሉ ተሰማ። የቀድሞ የጎንደር ከተማ ኡምራ አሁን ደግሞ የጎንደሬዎች መቀበሪያዋ የጅምላ መጨፍጨፊያዋ ኡምራ በየቀኑ የወገን የድረሱልን የሰቆቃ ድምፅ እያሰሙ ነው። ወያኔ ህወሓት በሰሜን ጎንደር ምዕራባዊ ክፍል ከአማርኛ ተናጋሪ ኢትዮጵያውያን የጸዳ ክልል ለመፍጠር ከአርባ ዓመታት በላይ የሰራበት ቢሆንም እንዳሁኑ ለይቶለት አያውቅም ተብሏል። ቀደም ሲል በውልቃይት በጠገኔ በትግል በበረሃ እያሉ ጀምረው ነዋሪዎችን በሌሊት ከቤታቸው እያፈኑ የደረሱበት ሳይታወቅ የቀሩ አያሌ ወገኖች መኖራቸው ይታወቃል። አሁን ደግሞ በኡምራ አካባቢ ህወሓት ኢትዮጵያውያንን እየረሸነ እንደሚገኝ የሚያጋልጥ ህይወቱ በተአምር የተረፈ ወጣት የአይን ምስክር ሆኖ ገልጿል። በሶስት ጥይቶች ተመትቶ በተአምር አምልጦ ወደ ኤርትራ የገባው ይህ ወጣት እንደገለጸው የህወሓት ሰራዊት ከመተማና ከሌሎች የጎንደር አካባቢዎች ተቃዋሚ የሚላቸውን እያፈነ ወደ ሁመራ በመውሰድ በውድቅት ሌሊት በመረሸን ላይ ነው ተብሏል። እስካሁን ከአንድ መቶ በላይ ኢትዮጵያውያን በግፍ መገደላቸው ከሞት የተረፈው ይህ ወጣት ይገልጻል። በተያያዘ ዜናም ሳምንቱን መተማ በውጥረት አሳልፋለች። የሶስት መቶ አባወራዎች ቤቶች ለማፍረስ የመጣው የመንግስት ኃይል ከነዋሪው ጋር ተጋጅቶ እስካሁን አምስት ሰዎች ተገድለዋል። ውጥረቱ በሰሜን ጎንደር እንደቀጠለ ነው። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ዌንዲ ሸርማን አዲስ አበባ የተናገሩትን አስተባበሉ። ዌንዲ ሸርማን ለዋሽንግተን ፖስት እንደተናገሩት አዲስ አበባ የሰጡት አስተያየት ወደ ሌላ እንደተተረጎመባቸው ጠቅሰው በአዲስ አበባ ጉብኝታቸው ከኢህአዴግ ባለስልጣናት ጋር በዲሞክራሲ ሰብአዊ መብት ጉዳይ ግልጽ ውይይት እንዳደረጉ በደብዳቤ ገልጸዋል። የፖለቲካ ማህደሩ መጥበቡ ጋዜጠኞች መታሰራቸውና ጸረ ሽብርተኝነት ህጉ ሽብርተኝነትን ለመዋጋት ሳይሆን ሰላማዊ ተቃውሞ ለመጨፍለቅ ጥቅም ላይ የዋለ እንደሆነ ለኢትዮጵያ ባለስልጣናት መናገራቸውን የጻፉት ዌንዲ ሸርማን ኢትዮጵያ በአፍሪካ ጋዜጠኞችን በማሰር አንደኛ ናት ብለዋል። በኢትዮጵያ እየታየ ነው የሚሉት የኢኮኖሚ እድገት እንዲሁም ኢትዮጵያ በአካባቢ ያለው የሽብርተኝነት አደጋ ለመከላከል ከአሜሪካ ጋር የምትተባበር ወዳጅ ሀገር እንደሆነች ያስረዱት ወንዲ ሸርማን መረጋጋት፣ ደህንነትና ልማት ቀጣይነት እንዲኖረው የዲሞክራሲና የሰብአዊ መብቶች ሲከበሩ ብቻ እንደሆነም አረጋግጠዋል። በኢትዮጵያ የሰብአዊ መብት ረገጣ የፖለቲካ ማህደሩን መጥበብ በተመለከተ አስተያየት ከመስጠት ተቆጥበው ኢትዮጵያ ዲሞክራሲ ሀገር እንደሆነች በመናገር የአገዛዙ ቃል አቀባይ መስለው እንደነበር ይታወሳል። በአዲስ አበባ የተናገሩት ቀልብ ሰው በኢትዮጵያ ዲሞክራሲ ሳይሆን አምባገነናዊነት እንዳለ ኢህአዴግ ሚዲያው በነጻነት እንዲንቀሳቀስ የሚፈቅድ ዲሞክራሲያዊ መንግስት ሳይሆን የጋዜጠኞችን ጠላት መሆኑም ማሳየታቸው በብዙዎች ዘንድ እንደ አንድ ጥሩ አዝማሚያ ተወስዷል። የወያኔ መንግስት ከአቶ አንዳርጋቸው የረባ መረጃ ለማግኘት ባለመቻሉ የስነ ልቦና ጫና በማሳረፍና ሕክምና በመከልከል ለመጉዳት ማሰቡን ምንጮች ገለጹ። የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በከፍተኛ ህመም በመሰቃየት ላይ ሲሆኑ እስካሁን በዶክተሮች ለመጎብኘት አልቻሉም። አያያዛቸው የከፋ መሆኑን በማስመልከት የእንግሊዝ መንግስት አስቸኳይ ደብዳቤ ለኢትዮጵያ የውጭ ጉዳይ መስሪያ ቤት መጻፉንም የኢሳት ምንጮች ገልጸዋል። አቶ አንዳርጋቸው ያለፉትን ተከታታይ ወራት ፀሐይ የሚባል ነገር ሳያዩ ጨለማ ቤት ተዘግቶባቸው አሳልፈዋል። ከህመማቸው ጋር በተያያዘም ምግብ መመገብ በእጅጉ ቀንሰዋል ተብሏል። በከፍተኛ የስነ ልቦና ጫና ውስጥ የሚገኙት አቶ አንዳርጋቸው አያያዛቸው አስከፊ እንደሆነ በቅርቡ ለጎበኘዋቸው የእንግሊዝ አምባሳደር መናገራቸው ይሳት ገልጾ ይህን ተከትሎም የእንግሊዝ የውጭ ጉዳይ መስሪያ ቤት ለኢትዮጵያ የውጭ ጉዳይ ሚኒስትር ጠንከር ያለ ደብዳቤ መጻፋቸውን ተናግሯል። የአቶ አንዳርጋቸው አያያዝ በአፋጣኝ የማይለወጥ ከሆነ በሕይወታቸው ላይ ያልተጠበቀ አደጋ ሊፈጠር እንደሚችል ያስጠነቀቁት የእንግሊዝ ባለስልጣናት አቶ አንዳርጋቸው የኮንሱላር ድጋፍ እንዲያገኙ በመደበኛ እስር ቤት ውስጥ እንዲታሰሩና በጥያቄዎች እንዲጎበኙ ሐኪሞች እንዳያዩዋቸውና ሰብአዊ መብታቸው እንዲከበር ደብዳቤ መጻፋቸውን ተገልጿል። ወያኔ ከአቶ አንዳርጋቸው የረባ መረጃ ለማግኘት ባለመቻሉ የስነ ልቦና ጫናን በማሳረፍና ሕክምና በመከልከል ለመጉዳት ማሰቡን ምንጮች ገልጸዋል። የእንግሊዝ ባለስልጣናት በሂደቱ ስለሚወስዱት እርምጃ ግልጽ ባያደርጉም ጉዳዩን በቀላሉ እንደማያዩት ለኢህአዴግ ሹሞች እንደገለጹላቸውም ታውቋል። አቶ አንዳርጋቸው በየመን የጸጥታ ኃይሎች ተይዘው ለኢህአዴግ የጸጥታ ኃይሎች አስተላልፈው ከተሰጡ በኋላ ገዢው ፓርቲ ሁለት ጊዜ በቴሌቪዥን አቅርቧቸዋል። ተቆራርጦ የተላለፈው ቪዲዮ ተከትሎ ገዢው ፓርቲ ከፍተኛ ትችት ሲቀርብበት መቆየቱም ይታወሳል። አድማጮቻችን ዘግይቶ የደረሰን ዜና አለ። የኖርዌይ አምባሳደር በኢትዮጵያ ዜጎቻቸውን አስጠነቀቁ። የኖርዌይ ኤምባሲ በኢትዮጵያ ውስጥ ለሚኖሩ ኖርዌጃውያን ባስተላለፉት መልእክት ግንቦት 1627 በመላው ኢትዮጵያ በሚደረገው ምርጫ ከፍተኛ ችግር ሊነሳ ይችላል በሚል ፍራቻ ዜጎቻቸውን የት መሄድና መሄድ እንደሌለባቸው መጠየቅ አለባችሁ ብሏቸዋል። በማስከተልም ማንኛውም የኖርዌይ ዜጋ ከተቃውሞ ሰልፎችና ከህዝባዊ ስብሰባዎች እንዲገለሉ መክሮ ምርጫ በሚደረግበት ቀን ወደ ምርጫ ጣቢያዎች አካባቢ እንዳይደርሱም አስጠንቅቋል። ኤምባሲው አክሎ የኑሬ ዜጎች በመላው ኢትዮጵያ የምርጫ ጣቢያዎች አካባቢ፣ በሌሎችም የፖለቲካ እንቅስቃሴ ባለባቸው ቦታዎች ፎቶ ከማንሳት እንዲቆጠቡ ያሳሰበ ሲሆን በተጨማሪም ወቅታዊ ጉዳዮችን በኢንተርኔትና በሚዲያ እንዲከታተሉ በማለት በምርጫው ወቅት የኢንተርኔት የስልክ አገልግሎት እንደዚህ ቀደሙ ሊቋረጥ ይችላል ብሏል። በመጨረሻ ማንኛውም ኢትዮጵያ ውስጥ የሚኖሩ የኖርዌይ ዜጋዎች በኖርዌይ የውጭ ጉዳይ መስሪያ ቤት መመዝገብ አለባችሁ ብሎ አስጠንቅቋል። አድማጮቻችን፣ ዜናው በዚሁ ተፈጽሟል። ከቀሪው የሬዲዮ ፕሮግራሞቻችን ጋር አብረን እንቆይ። ኖርኩበት እንጂ ስደቱን ማንወደው በዚያ ባኬልዳ ደጅ በስንቷ አሳብ ነደው በንባንባን መልሰው አይዞ ከሚመጣል ያመኛል ክፉ ሲያየው ወገኔ አንተ ጥቁር ሰማይ ምናለ ከደጅ የፈሰሰ ውሃ قن بل تسمعنا لنا انك توصحي تسمت توتان لنا اطراق المتشا اطراق المتشا خيرك يا سحاي موجه بل قفف جلم sevdaya ቀጣዩ ዝግጅታችን በተዋዛ ወግ በርካታ ቁም ነገሮችን የሚያስቀስመን የሰሜ ያለ ፕሮግራም ሲሆን በስርዓቱ ላይ የማያዛልቅ ተስፋ ሰንቀው የሚጓዙ ወገኖቻችንን የሚመለከት ዝግጅት ሪያድ ኢብራሂም ይዞልን ቀርቧል። ወደ ዝግጅቱ ሰላም ጤና ይስጥልኝ። የተወደዳችሁ የዝግጅታችን ታዳሚዎች የዛሬውን የሰሜ ያለ ዝግጅቴን ያልሰገደ አይድንም በሚል አርዕስት አጠር ያለች ጽሑፍ ይዤላችሁ ብቅ ብያለሁ። ከዝግጅቱ ጋር ሪያድ ኢብራሂም ነኝ። መልካም ቆይታ በመኖር ጉጉት ላይ ፍርሃት ደርበን ስንቶቻችን እንሆን ውስጣችን እየደማ ነገር ለማየት ለህወሓት ኢህአዴግ የተንበረከክን? ምን ያህልስ እንሆናለን በግልጽ በአደባባይ ሸፍጥ ሲሰራብን አይተን እንዳላየን በየጫት ቤቶች ውስጥና መሸታ ቤቶች ውስጥ የመሸግን? ምን ያህልስ እንሆናለን የአባት ቤት ሲዘረፍ አብረዝረፍ ዝረፍ በሚል አጉል ብሂል የተነከርን? ስንቶቻችንን ልቦናችን እያወቀ በገሃዱ ዓለም የሌለውንና በህወሓት ምናብ ለተሳለው ኢህአዴግ ዛሬን ለማለፍ ብቻ የሰገድንለት ከአርበኞች አባቶቻችን የወረስነው እንቢተኝነትንስ ምን በላው? መሰል ፈርጀ ብዙ ጥያቄዎች በአብዛኞቻችን ልቦና እንደሚጉላሉ እየገመትኩ ዛሬ በድህነትና በስጋት ከምንኖርባት ሀገራችን ነፃ ወጥተን የነገዋን ብሩህ ኢትዮጵያ ለማየት ያለን አማራጭ በዓላማ ጽናት መቆምና እንቢተኝነት እንደሆነ ከመጽሐፍ ቅዱስ ገድላት ውስጥ ሳገላበት ካገኘሁት አንዷን ታሪክ ላካፍላችሁና የቱን ያህል ቆራጥነት አርነት እንደሚያወጣ ላመልክትና ወደ ፍሬ ነገር ልመለስ። የእምነት አባቶች እንዳስተማሩት ቅዱስ መጽሐፍም እንደሚነግረን በድሮ ዘመን ጣዖት የሚመለክበት ዘመን ነበር። እግዚአብሔርን በፍጹም ልባቸው ያምኑ የነበሩ ሦስቱ ወጣቶች ሲድራቅ፣ ሚዛቅ፣ አብድናጎ ይባሉ ነበር። በትንቢተ ዳንኤል ምዕራፍ 3 ከቁጥር 1 እስከ መጨረሻው ታሪኩ የሚገኝ ሲሆን በአጭሩ ግን እንዲህ ነበር። ንጉሥ ናቡከደነጾር የጣዖት ምስል ካሰራ በኋላ በገሊላ አውራጃ ያለውን ሕዝብ ጠርቶ ለጣዖት ያልሰገደ ወደ እሳት ውስጥ ይጣላል ብሎ አወጀ። በዚያን ወቅት እኒያ ሰልስቱ ደቂቅ ነበሩ። የንጉሥ ትእዛዝ ነውና ሕዝብ ሁሉ ለጣዖቱ ሲንበረከክ እነዚያ በእግዚአብሔር አዳኝነት የተማመኑ ሦስት ወጣቶች ግን ቆመው ይመለከቱ ነበር። የእግዚአብሔር የሆነ ሰው ምንም ነገር አያስፈራውምና ናቡከደነጾር እርሱ ላቆመው ጣዖት አለመስገዳቸውን ሲሰማ እጅጉን ተናደደ። ከመበሳጨቱም የተነሳ የሚነደውን እሳት ሰባት እጥፍ እንዲነድ አስደረገ። ሦስቱንም ወጣቶች አስሮ እሳቱን እያሳየ ለእኔ ጣዖት መስገድ ይሻላችኋል ወይስ ከሚነደው እሳት መጣልና መቃጠል አላቸው። እነርሱ ግን የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነናል። ባያድነንም እንኳ አንተ ለሰራውና ለምታመልከው ጣዖት አንሰግድም አሉት። ወዲያውም ንጉሡ ሦስቱን ወጣቶች አስረው ወደ እሳቱ እንዲጥሏቸው ወታደሮቹን አዘዘ። ወጣቶቹን አስረው የጣሏቸው ወታደሮች የእሳቱ ወላፈን ሲያቃጥላቸው፣ ሰልስቱ ደቂቅን ግን መላእክት ቅዱስ ገብርኤል ከሰማይ ወርዶ እሳቱን አጠፋላቸው። ንጉሡም ናቡከደናጾር በዚያን ጊዜ እንዲህ አለ፣ ታስረው የተጣሉት ሦስት ነበሩ፣ አሁን ግን አራተኛው ሰው በእሳቱ መካከል ሲመላለስ ይታየኛል አለ። የእግዚአብሔር የማዳኑ ሥራ ሲገለጥ ቅዱስ ገብርኤል ሲታይ አዋጁ ሁላ ተሻረ ብሎን ታሪኩን ይቋጫል። እኔም ወደ ተነሳሁበት ጭብጥ በቀጥታ ልለፍ። ህወሓትም የዛሬ 24 ዓመት ገደማ ሀገሪቷን ተቆጣጥሮ ሲያበቃ ሁለት ምርጫዎችን አስቀመጠልን። አንዱ በህወሓት ለተሰራው ኢህአዴግ መስገድ ሲሆን ሌላው ስቃይን መቀበል የሚሉ ናቸው። ከቀረቡልን ሁለት ምርጫዎች መካከል የለም አንሰግድም በማለት እንደ ዜጋ የምንፈልገውን አቋም የመያዝና ሐሳብን በነፃነት የመግለጽ የመሳሰሉ ሰብአዊ መብቶቻችንን ለጊዜው ንጉሥ ህወሓት አንሰጥም ወይም ዝም አንልም ብለው በርካቶች የነገዋን ፍትሐዊት ኢትዮጵያ ለማየት የግል ሕይወታቸውን ወደ ጎን በመተው ላመኑበት ዓላማ መሥዋዕትነትን ከፍለዋል። እየከፈሉም ይገኛሉ። ለዚህም ከእኛ ባለፈ በየጊዜው እየተበራከቱ የመጡት የወያኔ ማፈኛ ስፍራዎች እማኝ ናቸው። በዛው ልክ አቅማችን እስከፈቀደ እንደ ዜጋ መብታችን የሆኑትን የኮንዶሚኒየም ቤት ለማግኘት፣ ሥራ ለመቀጠር፣ ቤት ለመስሪያ የሚሆን ቦታ ለመመራት፣ አርቲስት ለመሆን፣ አትሌት ለመሆን፣ ጋዜጠኛ ለመሆን ምኑ ቅጡ ብቻ ከእምነት ቦታዎች በበለጠ ያልሰገድንበት ቦታ የለም ማለት ይቀላል። እንደ እኔ አመለካከት ባለሙያው የሙያ ብቃቱ እስከፈቀደለት ድረስ የሚሰራበት፣ ነጋዴውም አቅሙ እስከፈቀደለት ድረስ የሚነግድበት፣ መምህሩም የማስተማር ክህሎቱ እስከፈቀደለት ድረስ የሚያስተምርበት ወዘተ ያለምንም የኢህአዴግ የሁንታ የሚንቀሳቀስበት ስርዓት ከሌለ አሁንም ከእሳቱ ዳር እንደቆምን ይሰማኛል። ደርሶ ካላቃጠለ ካላልን በቀር እኛ ጥቂት ለማግኘት ብንሰግድም በወዲያ በኩል በተናገሩ ቁጥር የህዝብ ጆሮ ሁላ የሚቆምላቸው እንደ ወርቅ በእሳት የተፈተኑት ቡድኖች በዜግነት ክፍፍል ሂደቱ አንደኛ ዜጋ መሆናቸውን አውጀውልን የሀገሪቷን ህልውና ከመጨበጥ ባለፈ በአንድ ጀንበር የገነቧቸውን ፎቆችና ድርጅቶች ብዙሃኑ የሚያውቀው በመሆኑ ቆጠራ ውስጥ መግባት ባያስፈልግም በህዝብ ሀብት በምቾት እየተንፈላሰሱ እንደሆነ የአደባባይ ሚስጥር ነው። በወዲህ ደግሞ እኛ ስንተኛ ዜጋ እንደሆንን በአዋጅ ያልተነገረን ነገር ግን በግብር ያየን በበደል ብዛት ድምፃችን ከመሰለሉ የተነሳ እንኳን ባለወርቆቹ ሊሰሙን ቀርቶ እርስ በእርስም መደማመጥ ተስኖናል። ባለመደማመጣችንም በደላችን ልጓሙን በጥሶ አሁን ካለንበት የውርደት ሕይወት ላይ አድርሶናል። እንደኔ እምነት አንድነት ኃይል በመሆኑ በተናጠል ከምናሰማት የሰለለች ድምፃችን ይልቅ በአንድነት አዋተን ብንጮኋት ጎርነን የማለት እድሏም ይሰፋል። ብሎም በጠባብነትና ጎሰኝነት የተገነባውን ስርዓት እንደ ኢያሪኮ ከተማ በጩኸት ለማፍረስ አዳጋች አይሆንብንም። ነገር ግን አንዱ አፈንዳጅ ሌላው አፈንጋጭ ሆነን የያዝነው ጉዞ የጭቆና ቀንበሯን ከመስበር ይልቅ አንድ በአንድ አስበልቶ እንደሚያስጨርሰን ጥርጥር የለውም። ከዚህ ጋር በተያያዘም አንድ ሀገርኛ ተረት ላንሳና የተናጠል ጉዞዋችን መቋጫው እንዴት እንደሚሆን ላመላክትባት። ከዕለታት አንድ ቀን ሦስት በሬዎች በጣም የተፈሩና የተከበሩ ሆነው በጫካው ይኖሩ ነበር። የደኑ አራዊት አንድ ቀን ተሰበሰቡና እነዚህም በሬዎች ምን ብናደርግ ነው በቀላሉ ልንበላቸው የምንችለው በማለት ይመካከሩ ጀመር። ሆኖም ሁሉም ፈሩ። ስለዚህም ምንም ሳያደርጓቸውም ቆዩ። አንድ ቀን አንድ ብልጥ ጅብ መጣና ቆይ ግድ የላችሁ እኔ እነዚህን በሬዎች እነጣጥልላችኋለሁ አለ። ከዚያም ወደ በሬዎቹ ሄደና እንዲህ አላቸው፣ እባካችሁ ተራ በተራ ላናግራችሁ እፈልግ ነበር፣ ትፈቅዱልኛላችሁ? በሬዎቹም እንደፈለግክ ልታናግረን ትችላለህ አሉት። አያጅቦም በመጀመሪያ ጥቁሩን በሬ ጠርቶ ከእናንተ መካከል የነጩ በሬ ነገር ያሳስበኛል አለ። ለምን ያሳስበሃል አለና ጠየቀ። ጥቁሩ በሬ ጠላቶች ከሩቅ በነጭ ቆዳው ምክንያት ይለዩታል። ስለዚህም በቀላሉ ስለሚለዩአችሁ ያጠቋቸዋል። የሚሻለው ገለል ብታደርጉት ነው። ተመካከሩበት አለው። በሬዎቹ ተመካከሩና ነጩ በሬ ለብቻው ራቅ ብሎ እንዲኖር አደረጉ። የደኑ አውሬዎች ብቻውን ያገኙትን በሬ አሳደው በሉት። አያጅቦ ቀጠለና ጥቁሩን በሬ እንደገና ጠራው። የዚህ የጓደኛ የቀዩ በሬ ነገር በጣም አሳሳቢ ሆነብኛል አለ። ለምን አሳሳቢ ሆነብህ? አለ ጥቁሩ በሬ። ምክንያቱም ደም የመሰለ ቀይ በመሆኑ ሰዎች ከሩቅ ይለዩታል። ስለሆነም በአንድ አፍታ የት እንዳላችሁ ይለዩና ይከታተሏችኋል። ራቅ አድርገህ ብትልከው አንተ እንደ ዛፍ ጥላ የጠቆርክ በመሆንህ አይለይሁም አለው። ጥቁሩ በሬ ሄዶ ለቀዩ በሬ ስለተባለው አደጋ አዋየው። ቀዩ በሬ ተስማማና ራቅ ወዳለ ቦታ ሄደ። ቀዩ በሬ ብቻውን ሲሆንላቸው የዱር አውሬዎቹ አሳደው ሰፈሩበት። በመጨረሻም ወንድም የሌለው ጥቁሩ በሬ በግላሽ ተገኘና የዱር አውሬዎቹ ሁሉ ተቀራመቱት ይባላል። ይህ ተረት የሚያመላክተውም አንድ ስንሆን ግርማን እንደምንላበስ ሲሆን፣ ሌላው ደግሞ የዛሬ ማፈንደዳችን ለዛሬ እንጂ ለነገ ዋስትና እንደማይሆን ነው። ለማንኛውም ነገሬን ለመደምደም ያህል አንዲት መልእክት ላስተላለፍ። እንደምናውቀው ከጫካ ወጥቶ ስልጣን የተቆናጠጠው የጊዜያችን ንጉሥ ህወሓት ልክ ንጉሱ እንዳሰራው ጣዖት ለኢህአዴግ ሰግደንና አሸርግደን የምንኖርበትን ስርዓት ዘርግቶልናል። የሆነ ሆኖ የወያኔ ሹማምንቶችን ያልሰገደ አይደንም የማስፈራሪያ ትዕዛዝ ቸል ብለን አንድ ሆነን በእንቢተኝነታችን ከቆምን ሀገራችንን ነፃ አውጥተን ሁላችንም እንደምንድን ተስፋ አደርጋለሁ። ስለዚህም በተዋጣ ድምፅ አንሰግድም እንበል። ስላዳመጣችሁኝ እያመሰገንኩኝ የዛሬውን የሰሚ ያለ ዝግጅቴን በዚህ እቋጫለሁ። በመሰል ዝግጅቶች ሳምንት እስከምንገናኝ መልካም ሳምንት እጅግ ውስብስብ የሆነውን የሰው ልጅ አስተሳሰብ በበጎ ለመቅረጽ ይረዳ ዘንድ በደቡብ አፍሪካ እጅግ ከፍተኛ ስጋት እየሆነ የመጣውን ዜኖፎቢያ በማስመልከት ሚሚ አባተ በሰብአዊ መብት ዝግጅቷ አካታ ይዛልን ቀርባለች። አብራችሁ አትቆዩ። ይስጥልኝ አድማጮቻችን እንደምን ይህ የሰብአዊ መብት ዝግጅታችን ነው። በዛሬው ዝግጅቴ በደቡብ አፍሪካ የብዙ አፍሪካውያንን ሕይወት ስላስከፈለው ዜኖፎቢያ ጥቂት ላለው ሚሚያ ባተነኝ አብራችን ቆዩ። Xenophobia ቃሉ የግሪክ ሲሆን xeno የሚለው ቃል እንግዳ ማለት ነው። Phobia ማለት ደግሞ ፍርሃት ማለት ነው። ትርጓሜው እንግዳን መፍራት እንደማለት ነው። Fear of the stranger። Xenophobia እንግዳ የሆነውን ሰው የማይታወቀውን የመፍራት ስሜት የመነጨው የራስን አኗኗር ባህል ልማድ ከማስፈለጥ እኛ ከነሱ እንበልጣለን በሚለው የዘረኝነት አመለካከት ላይ የተመሰረተ ነው። ብዙውን ጊዜ ሰዎች xenophobia ና racism ን አንድ ያደርጓቸዋል። ሁለቱም ጥላቻ ላይ የተመሰረቱ ቢሆንም ልዩነት ግን አላቸው። ዚኖፎቢያ ብሔርተኝነት ወይም ባህሪ አስተሳሰብ ላይ ያለ አመለካከት ሲሆን ሬሲዝም ከተክለ ቁመና ጋር የተያያዘ ነው። የቆዳ ቀለም፣ የጸጉር አይነት፣ የፊት ገጽታና አቀማመጥ የመሳሰሉትን ያካትታል። የማያውቁትን ነገር መፍራት ተፈጥሯዊ ባህሪ ነው። ይህ የሰው ባህሪ ብቻ ሳይሆን የእንስሳም ባህሪ ነው። የሰው ዘር ከሌላ ፍጥረታት የሚለየው የሚያስተውል ሕሊና፣ የሚያገናዝብ ጭንቅላት ያለው በየዕለት ኑሮ እውቀትን የማዳበር የመተባበርና አብሮ የመኖር አመለካከቱን የሚቀይር ፍጡር መሆኑ ነው። ዚኖፎቢያ በሰለጠነው ዓለም ብዙሀን ላይ እየተስፋፋ ያለ ችግር ከሆነ ሰንበትበት ብሏል። በዓለማችን ላይ የሰው ልጅ ቤት ንብረቱን፣ ሀገሩን ለቆ በተፈጥሯዊና ሰው ሰራሽ ችግሮች ምክንያት ወደ ሌላ ሀገር ይሰደዳል። ከተሰደደም በኋላ በማያውቀው ሀገር ላይ የራሱን ባህል ወጋናን አርትቶ ተሰዶ በሚኖሩበት ሀገር ህጋዊ ከለላ ቢኖረውም ባይኖረውም ጸጉረ ልውጥ ከመሆኑ ባሻገር የራሱ ስለ ልቦናዊ ተጽዕኖ አለው። በስደት ጉዞ ላይ ብዙ ለህይወቱ የሚያሰጋ አደጋ ችግር ተጋፍጦ ባህር አቋርጦ በበረሃ በእግር ተጉዞ ተዘርፎ ተደብድቦ የወንድምቱን እልፈተ ህይወት የአይን እማኝ ሆኖ ብዙ ስቃይ አይቶ እግሩ ወዳመራው ሀገር ይገባል። በተሰደደበትም ሀገር ከድጥ ወደ ማጡ እንዲሉ ለዘረኝነትና ተያያዥ ችግሮች ሰለባ ይሆናል። ደቡብ አፍሪካ በዓመት ከ60 ሺህ እስከ 80 ሺህ ጥገኝነት የሚጠየቅበት ከዙሉ ጦሳ አንስቶ ዴንማርክ፣ እንግሊዝ፣ ሩቅ ምስራቅን ጨምሮ የተለያዩ አፍሪካ ሀገሮችን ባህልን፣ ቋንቋ የያዘች ሀገር ነች። UNHCR እንደሚለው ከ2014 July ጀምሮ 310 ሺህ ስደተኞች እንደገቡና እስከ 2015 መጨረሻ ቁጥሩ በ20 ሺህ እንደሚያሻቅብ ይጠበቃል። xenophobia ለደቡብ አፍሪካ አዲስ አይደለም። በ1997 የተደረገ ጥናት እንደሚጠቁመው 6 percent የሚሆነው ህዝብ ብቻ ነበር ለስደተኛ በጎ አመለካከት ያሳየው። በ2001 የተደረገው ሌላው ጥናት 75 percent የሚሆነው ህዝብ ስደተኛን እንደሚጠላ ያመላከተ ነበር። የሚገርመው የጥላቻቸው በሽታ ያስይዙናል፣ አምባገነን ናቸው በማለት ለሌላው አፍሪካውያን ነበር። በ1997 አፍሪካውያን ስደተኞችን በሚሄድ ባቡር ሀዲድ ውስጥ በመጨመር ምንም ሳይሰቀጥጣቸው ክቡሩን የሰው ህይወት ሲቀጥፉ በሽታ ያስወገዱ አድርገው ይቆጥሩት ነበር። ዛሬም የጥቃታቸው መነሻ የእኛ የሆነውን ተሻሙን ስራ አጣን የነበር ጥያቄያቸው ነው። በ1998 ሶስት ሰዎችን በሚሄድ ባቡር ውስጥ ተጥለው ተገለዋል። በ2001 ተመሳሳይ ድርጊት በአንድ ሱዳን ላይ ተፈጽሟል። በ2007 ሱቅ ተቃጥሏል። ነገሮች ተባብሰው ከፍተኛ እልቂት የተፈጸመው በ2008 ነበር። በ2008 በተነሳው ጥቃት 62 ሰዎች የሞቱ ሲሆን ባለፈው ወራትም ሲፈጽሙት የነበረው ጥቃቶችና አሰቃቂ ግድያ ሰዋዊ ስሜት ፈጽሞ ያልፈጠረባቸው ሰው የሚለው መጠሪያ የማይወክላቸው ፍጡሮች መሆናቸውን አይተናል። ከአስር ሺህ በላይ የሚሆኑ ሰዎች ተፈናቅለው በቤተ ክርስቲያን፣ በመስጊድ፣ በፖሊስ ጣቢያ ሳይቀር እንዲጠለሉ ተገደዋል። ብዙዎች ወደ ደቡብ አፍሪካ ለመግባት የሚያደርጉት አደገኛ ጉዞ በህይወታቸው ላይ የሆነው ይሁን ብለው ወስነው ረሃብ፣ ጥማት ተቋቁመው ለወራት አድካሚ የእግር ጉዞ አድርገው ነው ዛሬ ለእኛ የሚገባን የእኛ የሆነውን ወሰዱብን ተብለው በየጎዳናው ሲደበደቡ ያየናቸው ወገኖች ከምንም ተነስተው ላባቸውን አንጠፍጥፈው በፀሐይ ተንቃቅተው መንገድ ላይ እቃቸውን አንጥፈው ሳያቸው የት ይደርሳሉ ያላሉ ለትራንስፖርት አስቸጋሪ የሆኑ ቦታዎች ሳይቀር ረጅም የጉርጉዞ ተጉዞ ሲሸጡ እፎይ! እነዚህ ስደተኞች የሰዓታት መንገድ ከመጓዝ አዳኑ ያሉ ይመስለኛል በጊዜው። ችግሩ የሚታያቸው በአካባቢው ሱቅ ሲከፈት ስኬታማ ሲኮን ንግዱ ሲስፋፋ ነው። ለዛሬ ስኬት የትናንት መስዋዕትነት፣ ብርታትና ጥንካሬን አላገናዘቡትም። ያንንም ርቀት አልተጓዙትም። በደቡብ አፍሪካ የታየው ዜኖፎቢያ አንዳንድ ረገጾች ላይ አፍሮፎቢያ የሚል ተገቢ ስያሜ ሰጥተውታል። ምክንያቱም ጥቃቱ ጥቁሮች ላይ ብቻ ያነጣጠረ ነበር። ነጮቹ በቁጥርም ከመብዛታቸው በንግዱም ሆነ በሌሎች የስራ ዘርፎች አብዛኛውን የያዙት ነጮች ሲሆኑ እንኳን የድንጋይ ፍንጣሪ ሊነካቸው ቀርቶ በአክብሮት expat የሚል ማዕረግ ተሰጥቷቸው ነው የሚኖሩት። የዚምባብዌ ፕሬዝዳንት ሮበርት ሙጋቤ እንደተናገሩት ደቡብ አፍሪካውያን አፍሪካዊ ወገኖቻቸውን ለመግደል ሲፈጥኑ፣ ነጮቹ ላይ ግን እጃቸውን ማንሳት አልቻሉም ብለዋል። ስደትና ስደተኛ አከራካሪ የውይይት መድረክ ርዕሰ ጉዳይ የሆነ ነው። አንቶኒዮ ጉቴሬዝ United Nation High Commissioner for Refugee የበፊቱ የፖርቹጋል ጠቅላይ ሚኒስትር እንዲህ ብለው ነበር። በእኔ ልምድ እንደ ፖለቲከኛ በአንድ ሀገር ውስጥ ችግር ሲፈጠር ኢላማው የሚያነጣጥረው አንዱ መንግስት ላይ ሲሆን ሌላው ደግሞ የውጭው ዜጋ ላይ ነው ብለዋል። በ February 2009 እንደገለጹት xenophobia በአብዛኛው ዓለማችን ክፍል እንዳይጠፋ የሆነው እየተባባሰ በመጣው የኢኮኖሚ ማሽቆልቆል ሁኔታ ነው ብለው ነበር። በአሁን ሰዓት በግምት 214 ሚሊዮን ሰዎች በተለያዩ ምክንያት ከሀገራቸው ውጭ ይኖራሉ። ስደት በዓለም ላይ ያሉ ሀገሮች በሙሉ የሚነካ ሲሆን ብዙ ሀገሮች በአንድ ጊዜ መነሻ መድረሻና መሸጋገሪያ ሆነዋል። ስደት በአብዛኛው ያለው በታዳጊው ዓለም ህዝብ ላይ ሲሆን አርባ percent የሚሆነው ከጠቅላላ የዓለም ስደተኞች የህዝብ ቁጥር አብዛኛው ወደ አጎራባች ሀገር የፈለሱ ናቸው። ስደተኞች ብዙውን ጊዜ ለአንድ ሀገር ችግር ምክንያት ተደርገው ይወሰዳሉ። ለኢኮኖሚ ማዘቅዘቅ ህዝብ መብዛት፣ ለአየር ብክለት፣ ለወንጀል መበራከት፣ ለባህላዊና ማህበራዊ እሴቶች መበላሸት፣ የትምህርትና ህክምና አገልግሎቶች መበዝበዝ፣ ሌሎችም ግድፈቶች ምክንያት የስደተኛ ቁጥር መበራከት እንደሆነ ብዙዎች ይናገራሉ። ዚኖፎቢያ ከዓለም ጦርነት በኋላ የመጣ አዲሱ ዘረኝነት ኒው ሬሲዝም ይሉታል። ምክንያቱም በጦርነቱ ዘመን ዘረኝነት የሚገለጸው በቆዳ ቀለም ከሰው ቁመና ጋር በተያያዘ ነበር። ከጦርነቱ በኋላ ዘረኝነት የባህል ልዩነት ነው። በሀያ አንደኛው ምዕተ ዓመት ለ xenophobia መንሰራፋት ምክንያቱ አንደኛው ከሁለተኛ ዓለም ጦርነት በኋላ ቀስ በቀስ በዓለም አቀፍ ደረጃ እያደገ የመጣው የሰራተኞች ገበያ labor market የተቀባይ ሀገሮች ህዝብ መጤዎችን በስራና በማህበራዊ አገልግሎቶች ላይ ተወዳዳሪ ይሆናሉ በሚል ስጋት በማህበራዊና በፖለቲካ ሁኔታ ላይ ጥሩ ያልሆነ አመለካከት ማሳደሩ ሲሆን ሌላው ለ xenophobia መስፋፋት ምክንያት ይሆናል ተብሎ የሚታመነው ደግሞ globalization ነው። በመንግስታት በኩል የሚደረገው እሽቅድድም መጨመር መንግስታት በፊት ይሰጡት የነበረውን በጎ አድራጎቶቻቸውን በትምህርት፣ በጤና እንዲሁም በማህበራዊ አገልግሎቶች ላይ መቀነሱ ሲሆን በሌላ በኩል ደግሞ ለዜኖፎቢያ አመለካከት ያባባሰው የስደተኛው ቁጥር መብዛት ብቻ ሳይሆን የቀኝ ክንፍ የሚባሉት የፖለቲካ ድርጅቶች ለዜኖፎቢያ መፈጠርም ሆነ መባባስ ላይ ቅድመ ሁኔታ መሆናቸው የሚታዩ ምሳሌዎች ናቸው። አንዳንድ ጥናቶች እንደሚያሳዩት የሚዲያ አውታሮችም ለችግሩ መስፋፋት ዋናው ተጠቃሽ መሆናቸውን ይገልጻሉ። ለምን ለሚለው ጥያቄ ጋዜጠኞች የራሳቸውን ስሜት ስለሚያንጸባ የሚያንጸባርቁ ነው ከሚለው መልስ ባሻገር ሁሉም ክስተቶችና ታሪኮች እኩል ቦታ ስለሌላቸው ወንጀልና መጥፎ የሆኑ ዜናዎች ትርፋማ ስለሆኑ ተደማጭነታቸውን ለማግኘት ዜናዎቻቸውን የሚያደራጁት ለትርፍ በዚህ መልኩ ሲሆን ስደተኛውን ወንጀለኛ የሆነበትን እንጂ ተጎጂ የሆነበትን ዜናዎች ላይ አያተኩሩም። አንዳንድ ሚዲያዎች ጭራሹን ወንጀለኛውን እከሌ ከማለት ይልቅ ስደተኛ ብለው በወል ስም መጥራት የመረጡት ይመስላል። ሌላ ሁኔታ ሚዲያው መረጃውን የሚያገኘው ከራሳቸው ከስደተኛ ሳይሆን ከባለስልጣናት ከሆነ ስደተኛውን በሚመለከት የሚወጡ ፖሊሲዎችን እንዳይደግፉና ጥላቻን የሚጭሩ ሲሆኑና ስደተኛውን የሚወክል የሚዲያው አውታር አለመኖሩ ከአንድ ጎን ብቻ የሚገኘው መረጃ በሰፊው መናፈስ ስደተኛውን በመጥፎ እንዲታይ አድርጎታል። እኛም በምንኖርበት ሀገር ወንጀል መፈጸሙን ስንሰማ ስደተኛ አለመሆኑን ስናውቅ እፎ ያልንበት ሁኔታዎች ብዙ ናቸው። ወንጀል ስደተኛን ብቻ መርጦ ዙፋኑ አድርጎ የተቀመጠ ሳይሆን የቆዳ ቀለም፣ ዘር፣ ሃይማኖት ሳይወስነው በግለሰቡ ተነሳሽነት የሚፈጸም መሆኑን የሚያሳዩ በርካታ ክስተቶች አሉ። በጣሊያን ሉናሪ የተባለ NGO ከ2007 እስከ 2009 ባደረገው ጥናት 186 ጥቃቶች፣ 18 ግድያ፣ በግሪክ የቀኝ ክንፍ አክራሪ የፖለቲካ ደጋፊዎች ከመቶ በላይ በሚሆኑ አፍሪካን ኤሲያውያን ላይ የተፈጸመ ድብደባ ቆየት ካሉ ጥቂቶች ሲሆኑ በቅርቡ ጀርመን ተከስቶ የነበረው የጸረ ስደተኛ ቡድን የስደተኛ መኖሪያ ቤቶችን በእሳት በማቃጠል የፈጸሙት ድርጊት ግልጽ ምሳሌ ሲሆን መንግስትንም ሆነ ሰፊውን ሕዝብ አስቆጥቷል። እውነት ግን ስደተኛ ለአንድ ሀገር እድገት ሚና የለውም ለሚለው ታሪክን ዞረን ስንመለከት የምንረዳው ለዛሬቱ አሜሪካ የባሪያው ጠፍ ያለው ሕዝብ በኢንዱስትሪና በእርሻ ላይ ባይኖር ኖሮ ዛሬ ምናልባት አሜሪካ 50 ዓመት ወደኋላ ልትሆን ትችል እንደነበረ ነው። ዘረኝ ድህነት የአገር እድገት እንቅፋት ነው። ስኬታማ ኢኮኖሚ እድገት የሚመጣው የተለያዩ ባህሎችና ክህሎቶች በአንድ ላይ ሲቀናጁ የሚፈጥሩት የስራ ኃይል ነው እድገትን የሚወስኑት። አገሮች የውጭውን ዜጋና አስተሳሰብ እድል ሰጥተው ካላጤኑ ራሳቸውን ከፈጠራ ችሎታና አስተሳሰብ እያገለሉና እየጎዱ ነው። ስደተኛን እንዴት ታያላችሁ? በ December 18 ዓለም አቀፍ የስደተኞች ቀን ዓመታዊ በዓል የሚከበርበት ዕለት ነው። በ2013 አይሎ ኢንተርናሽናል ሌበር ኦርጋናይዜሽን ኦኤችሲኤችአር ኮሚሽነር ፎር ሂማን ራይት አንድ ላይ በጥምረት ባዘጋጁት በዓል የህዝቡን አመለካከት ለመረዳት በዓሉ የተከበረበት ስደተኛን እንዴት ታያላችሁ በሚል ርዕስ ላይ ነበር። ሴክሬታሪ ጀኔራል ባንኪሙ ባስተላለፉት መልእክት ስደት ስደተኛውንና ሀገሩን እንዲጠቅም እንስራ። እኛ በሚሊዮን የሚቆጠረውን ስደተኛውን ህልማቸውን ትተው ህዝባችንን ጠንካራ፣ ዝነኛ ስላደረጉት ይህንን ልንሰራላቸው ይገባል። ይህ ህዝብ የማይታይና ድምፁም የማይሰማ ነው ብለው ነበር። እኛስ ምን እንላለን? ዘረኝነትና ተያያዥ ችግሮች ለመቅረፍ ምን ማድረግ አለብን? አለማችን ገጽታዋን ለመቀየር የሁላችንንም አስተዋጽኦ የሚሻ ነው። እኔም ስደተኛን እንዴት ታያላችሁ? በደሲዮን radio at Gmail dot com አስተያየታችሁን ብትልኩልን ይደርሰናል። ለዛሬ በዚህ ሰናበታለሁ። ቸር ሰንብቱ። የዛሬ ዝግጅቶቻችን ይህን ይመስሉ ነበር። እስከ ፕሮግራሞቻችን ማብቂያ ድረስ አብራችሁን ስለቆያችሁ በዝግጅት ክፍሉ ስም ከልብ እያመሰገንኩ የምሰናበታችሁ እኔ ሳሌ አብርሃም ነኝ። በቀጣይ ሳምንት እስክንገናኝ ድረስ መልካም ሳምንት